ወማለኩም ለኩም ላ ቱቃትሉነ ፊ ሰቢልላህ ወልሙስተضዓፊና ሚን ሪጃል ወኒሳእ ወልዊልዳን በነቢዩ ዘመን ያሉትን ሰሃባዎች ነው። ቁረይሾች መካ ላይ የሚገኙ አርቦች ባዕድ የሆነ በአያት በአባት በአያት በቅድመ አያት የመጣውን እምነትና አምልኮ መሐመድ ደመሰሰብን፣ አጠፋብን ብለው ነቢዩንና ሰሃባዎችን ከመካ ምድር እንዲሰደዱ አድርገዋቸዋል። እንዲባረሩ ሂጅራ እንዲወጡ ወደ መዲና ጥሩ ወደዛ ተሰደው ነቢዩና ሰሃባዎችን ተከትሎ ለመሄድ ደግሞ አቅም ያነሳቸው ሊወጡ ያልቻሉ እዛው የቀሩ ሙስሊሞች መካ ላይ በዘመኑ ነበሩ። ወንዶች፣ ሴቶች፣ ህፃናቶች፣ ሙስተዳፊን የሆኑ ደካማዎች እነዛ በአፋኞችና በእንደዚህ አይነት ረጋጮች እጅ እያሉ ምን አለበት እናንተ ተንቀሳቅሳችሁ ቂታል ፊሰቢላ ብታደርጉ ላታደርጉስ ምንድን ነው የሚያስችላችሁ ነገር ምን አለ ይላሉ አላህ ስብሐነሁ ወተዓላ። እነዚህ ሙስተዳፎች በአምባገነኖች ከመካ ወደ ሂጅራ እናንተ ሄዳችሁበትን ነቢዩን ሰሃባን ተከትለው ሊወጡ ሊከተሏችሁ አቅም የገደባቸው አለዚነ የቁሉን دعاء እያረጉ رب وزاكوش بلو ربنا أخرجنا من هذه القرية الظالم أهلها يا ربي كزي مندر ጨቋኞችና ረጋጮች በነፃነት ዲናችንን እንዳንመራ እንዳንከተል ወጥተን ከባልደረባዎቻችን ጋር እንዳንቀላቀል ረግጦ ጨፍልቆ ከያዙን ዛሊሞች እጅ ያረቢ አውጣን እያሉ በዱዓ እዛ ዘግ እያሉ እንዴት ላትዋጉላቸው ይላል አላሁ ስብሐነሁ ወተዓላ። ወጀአልና ሚን ለዱንከ ወልየን ወጀአልና ሚን ለዱንከ ነሲራ። አጋዥ ወዳጅ ሊሆን የሚችል አካል ከዚህ ጫንቃ የሚያስወጣንን አካል አንተው አዘጋጅልን እያሉ ደካማዎች እንዲህ አይነት ዱዓ እያደረጉ ይላል አላሁ ስብሐነሁ ወተዓላ። ስለዚህ የዛሬ ደርሳችን እዚህ ላይ ይበቃል። ወሰለ ላሁም አላ ሰይድና ሙሐመድ ወአላ አሊሂ ወአስሓቢሂ አጅማዒን። كان ضعيفا بسم الله الرحمن الرحيم الحمد لله الصلاة والسلام على أشرف المرسلين محمد بن عبد الله سيد الأولين والآخرين وعلى آله وأصحابه ومن اهتدى هداه إلى يوم الدين يقول الباري جل وعلا في مكم تنزيله الذين آمنوا يقاتلون في سبيل الله الله سبحانه وتعالى ንጹህ ኢማን ያላቸው ሰዎች አላሁ ስብሓነሁ ወተዓላ ሐራም ያደረገውን ሐራምነቱን ሲከለከሉ የአላሁ ስብሓነ ወተዓላ ትእዛዝ ነው፣ ክልከላ ነው። በሚል ውስጣቸው አምኖ ሐላልንም በሐላልነቱ ሲሰሩና ሲተገብሩ ልክ እንደዛው ነው። ምክንያቱም አላሁ ስብሓነሁ ወተዓላ ሙእሚኖችን ሲያዝም መከልከል ከሚገባቸው ነገር ሲከለክላቸውም ለትልቅ ዓላማ ነው። ለዲን ልእስላም እድገትና ለውጥ ነው። ስለዚህ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሙሽሪኮች ወይም ዲንን እናጠፋለን ባዮች በሰዓቱ እየገጠሙ ካለው መፋተግና ትልቅ ፍልሚያ ከነቢዩ ጋር አብሮ ያሉ ሰሃባዎች ህይወትን ለመሰዋት እንኳን ጂሃድ በወጡ ጊዜ ለሕይወታቸው፣ ለንብረታቸው ዱንያ ላይ ብዙ ኖረው ለመደሰታቸው ሲሉ የማይሳሱ ናቸው። ምክንያቱም አለዚነ አመኑ ዩቃትሉነ ፊ ሰቢልላህ የአላሁ ስብሓነሁ ተዓላ ዲን እንዲነሰርና ከሊመቱላህ ስብሓነሁ ተዓላ ከፍ እንዲል ብለው አላማቸው ስለሆነ በዚሁ ተቃራኒ ወለዚነ ከፈሩ ዩቃትሉነ ፊ ሰቢል ጣዖት ከዲን ያፈነገጡ ሙናፊቆች፣ ሙሽሪኮች አላማቸው ለሸይጣን መንገድና ሰውን ወደ ኩፍር ጥሪ ለማድረግ ለጥመት ሲሉ የሚጋፈጡ ናቸው አለ። እነዚህ ሙእሚን ሆነው ለሕይወታቸውም ለምናቸውም ሳይሳሱ ከነቢዩና ከሰሃባዎች ጋር ለትልቅ ዓላማ ወጥተው የሚጋፈጡትን አለ ፈቃትሉ አውልያ አሸይጣን እነዚህ የሸይጣን ወዳጅ የሆኑትን ዲንን ለማጥፋት ለመገርሰስ የሚታገሉትን ተፋለሟቸው አለ። ለምን? እነ ከይደ ሸይጣኒ ካነ ደዒፋ። በሸይጣን እገዛ፣ በሸይጣን ግፊ ከዲን ጋራ ትልቁን ኪላፍና መፋተግን የሚሰሩ እገዛም አያገኙም። የሸይጣን እቅድም ብልሃቱም ስልቱም ደካማ ነውና ምንም አይጠቅማቸውም ይላል አላሁ ስብሓነ ወተዓላ ከዚህ አያ በመውጣት ነቢዩ አለይሂ ሰላቱ ወሰላም ባለፉት ደርሶች ብዙ ዳስሰን እንዳለፍ ነው ሂጅራ ስደት ከመካ ነው ወደ መዲና የሄዱት። መካ ላይ እያሉ ዲነል እስላም ሙሉ አቅም አላገኘም በሰውም በኢኮኖሚም በተለያዩ ሟሟያ ሊሆኑ የሚችሉትን ነገሮች ሁሉ አሟልቶ ያልተጠነካከረ ጊዜ ነበር። ለዲን መቶ በመቶ ጠላት ሆኖ ዲንን እናጠፋለን፣ ሐቅን እንደመሳለን። ከሚሉት ጋር ጂሃድ ሲፈቀድና ሲታወጅ የታወጀው ሂጅራ ወደ መዲና ስደት ከሄዱ በኋላ ነው። ነቢዩና ሰሃባዎች መካ ላይ እያሉ ወደ ሂጅራ መዲና ስደት ከመሄዳቸው በፊት ጂሃድ አልታዘዘምም። ሰብር አድርገው ችግሩንም ተቋቁመው ውስቅልናውንም ተቋቁሞ እንዲኖሩ ብቻ ነበር ይታዘዝ የነበረ። ግን አስመሳይ የሆኑ አንዳንድ ከውስጣቸው መቶ በመቶ ዲን ያልገባላቸው አይነቶች ለምንድን ነው ሰላት፣ ዘካ፣ ሌሎች ኸይር ኸይር ነገሮችን ብቻ አላህ ያዘን? ጂሃድ ታዘን ከዲን ጠላት ጋር ማንጋፈጠው ለምንድን ነው ብለው አንዳንድ ሙናፊቆች መካም ላይ እያሉ ጂሃድን በመናፈቅ ይናገሩ ነበር። ያንን ነው አውግዞ አላሁ ስብሓነሁ ወተዓላ በዚህ ሱራ በዚች አያ አንቀጽ ላይ የተናገረው ወይም እየተናገረ ያለው አለም ተረ ለዚና ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ አይገርምም ያ ሙሐመድ ይላል አላሁ ስብሓነሁ ወተዓላ። አንዳንድ ሰዎች ኢማናቸው ያልጎለበተ ወይም አስመሳ የሆነ ኢማን የያዙት ለምንድን ነው ማንዋጋው? ለምንድን ማንጋፈጠው? ሰላትን ስገዱ፣ ዘካን ስጡ ብቻ እያለ ያዘናል። እንደነዚህ አይነት ሰዎች አይገርሙም? ከሙ ከቂታለል ኩፋር መጋፈጥ አለብን የሚሉ ሰዎች ፈለማ ኩቲበ አለይሂም ልቂታሉ ኢዛ ፈሪቁን ሚንሁም የኽሸውነ ናሰ ከኽሸትላህ አው አሸዱ ኸሽያ በጣም የሚያጅበው ሂጅራ ስደት ወደ መዲና ነቢዩ እና ሰሃባዎች በሄዱ ጊዜ ጂሃድ ሲታዘዝ አሁን መጋፈጥ ትችላላችሁ ጠላቶቻችሁን ዲንን ሊያጠፉ ሐቅን ሊያጠፉ ቁርአንን ሊያጠፉ ከሚንቀሳቀሱ ኃይሎች ጋር አሁን ጂሃድ ማድረግ አለባችሁ ብሎ الله سبحانه وتعالى ቂታልን ፈርድ ባረግባቸው ጊዜ መጀመሪያውኑ ጥያቄያቸው ውሸትም ስለነበረ ኢዛ ፈሪቁ ምንሁም የኽሸውነ ናስ ለምንድን ነው ጂሃድ መጥቶ እና ጂሃድን ፈርድ አድርጎብን ለምን አንዋጋም? ከካፍሮች ከሙሽሪኮች ለምን አንፋለምም? ይሉ የነበሩት ሂጅራ ስደት ወደ መዲና ከተካሄደ በኋላ ፈለማ ኩቲባ አለይሂሙል ቂታል ቂታሉ ፈርድ በሆነባቸው ጊዜ እንዳሉትና ባሉት ቦታ ሳይገኙ ቀርተው ንያቸው ማሳባቸው መጀመሪያውኑ ውሸት ስለነበረ ኢዛ ፈሪቁ ሚንሁም የኽሸውነ ናስ አለ አላሁ ወተዓላ የተወሰኑ ቡድኖች ቂታሉ ፍርድ በሆነባቸው ጊዜ ፈሩ። ሞትን በጃድ የሚመጣውን ቁስለትን መፍራታቸው ከኸሽየትላህ አው አሸደ ኸሽያ ከአላሁ ስብሓነ ወተዓላ የሚመጣ ምትና ቅጣት ያህል አካበዱት። እንደውም ከዛ በላይ ሲመኙት የነበረው አይነትና ሲናገሩ የነበረው አይነት ሀሳብ ቀርቶ ቃሉ ረበና ሊመ ከተብተ አለይና አልቂታል ለውላ አኸርተና ኢላ አጀሊን ቀሪብ ያ ረቢ ብለው ለምን ፈርድ አደረክብን ጂያድን ቂታልን አጀላችን ደርሶ መሞት እስካለብን ጊዜ ድረስ ትንሽ ባቆየው ኖሮ ጠላቶቻችን እንዲስቁብን ለምን ፍርድ አረክብን ብለው ለመኖራቸው የሚሳሱ በዱንያ ላይ ሀያት ረዥም ዕድሜ መኖርን የሚጓጉ ሆነው ተገኙ ይላል አላሁ ስብሓነሁ ወተዓላ። ቁል መታኡ ዱንያ ቀሊል ወልአኽረቱ ኸይሩ ሊመን ይተቃ። ለእንደዚህ አይነቶች አስመሳይ ኢማን ላላቸው አይነቶች የተለያየ አይነት ምላስ ለሚናገሩት ኢማን እንደያዘ ሰው ለዲንና ለሐቅ እንደተቆረቆረ ሰው ትላንት ሌላ ዛሬ ደግሞ ሌላ ለሚናገሩት በላቸው ያ ሙሐመድ ይላል። ቁል መታኡ ዱንያ ዱንያ ላይ ኖሮ የዱንያን ጸጋ የዱንያን ኒዕማ መጠቀሙ ከአኺራ ጋር ሲነጻጸር በጣም ጥቂትና በጣም ትንሽ እኮ ነው። ወልአኺረቱ ኸይሩን ሊመን ይተቃ original የሆነ ኢማን ላላቸውና ተቅዋ ላላቸው ሰዎች አኺራ የተሻለ ነው ይላል الله سبحانه وتعالى። ولا تظلمون فتيلا። ኸይር ስራ ሰርቶ ወደ ዱንያ በሚሄድበት ጊዜ ቅንጣት የሚዞልም የሚበደልም የለም አላህ ጋር مالت إن خيرا فخير وإن شرا فشر مالت سو خير مسرى يمن الدال جزاء أجرنا يغنى الله غا شرم كون اندزا ساي ظلم ساي بدل أينما تكونوا يدرككم الموت ولو كنتم في بروج مشيدة موت ሰበቡ ጂሃድም አይደለም። ለሞት ምክንያቱ በሽታም አይደለም። ለሞት ምክንያቱ እርጅናም አይደለም። ለሞት ምክንያት ጊዜውና ሰዓቱ መድረስ ብቻ ነው። ሌሎች ነገሮች ግን ሞትን ስቦ የሚያመጡ ሳይሆኑ በሰዓቱ ሰበብ ሊሆኑ ይችላሉ። ወኢን ተአደደት አስባቡ ወልመውቱ ዋሂዱን ይላል አረብ። ምክንያቱ የተለያየ ነገር ሊሆን ይችላል። የሰው ልጅ አሟሟት አንዱ በመኪና አደጋ፣ አንዱ በእሳት፣ አንዱ በውሃ ተበልቶ፣ አንዱ አንድ ነገር ተንዶበት፣ አንዱ ታሞ ደክሞ፣ አንዱ ሆስፒታል ተኝቶ፣ አንዱ በኦፕራሲዮን ሌላም ሌላም ግን የመጨረሻ ግቡ ሞት ነው። ምክንያቱ በብዙ አይነትና መልኩ በርካታ ቢሆንም ስለዚህ ነው አይነማ ተኩኑ ዩድሪኩሙል መውት አለ አላህ ሱብሓነሁ ወተዓላ። የትም ሁኑ ወትም ሰዓቷ ስትደርስ ወቅቱ ስትደርስ ሞት ከች ይላል አይቀርም አለ። ወለው ኩንቱም ፊ ብሩጅ ሙሸየዳ ለጥንቃቄና አደጋ እንዳይደርስ አጀል እንዳይመጣ ብላችሁ በዘመናዊ ግንባታ ታጅባችሁም ብትሆኑ አጥራችሁ እርዝማኔው ከፍ ያለ ብዙ አደጋ በብዙ አደጋ መከላከያ የተከበባችሁም ሆኖም ቢሆን ሰዓቷ ስትደርስ ግን የማይቀርና የማይቀር ይሆናል። የመሞታችሁ ጉዳይ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ከሞት ለመሸሽ የሚደረገው ድካምና ልፋት ዋጋ ቢስ ነው ማለት ነው። ወኢን ቱሲብሁም ሐሰነቱን የቁሉ ሃዚህ ምን ዒንዲላህ ወኢን ቱሲብሁም ሰይአ የቁሉ ሃዚህ ምን ዒንዲክ ይላል አላሁ ሱብሓነሁ ወተዓላ ለነቢዩ ሲነግርና ሲያስተምር አንተን አጅበው አንተን ተከትለው ያሉ ምርጥ ምርጥ የሆኑ በኢማናቸው በተቅዋቸው quality የሆኑ ሰሃባዎች ቢኖሩ አንዳንድ ውስጣቸው ደግሞ የቆሸሸ በሙናፊቅነት የታመሙና የተመረዙ አሉ። እንድታውቃቸው ይገባል ይላል። እነሱ ከሚያሳዩት ባህሪ አንዱ ምንድን ነው? ላይላውን ሙናፊቅ ማለት በነገራችን ላይ ባለፈው ደርስ ባለፈው ትምህርታችን እንደ ገለጽ ነው አስመሳይ ነው። ይሰግዳል፣ ሰፍ ላይ ይገኛል። የኢማን ምልክቶችን በዛሄር የሚታዩት ሁሉ ያሳያል። ለዛውም በልጦ ይሄ ውሸታም ነው፣ ውስጡ ሌላ ነው። የሚንጸባረቀው ከላይ ብቻ ነው። እንዲህ አይነቱ ሙናፊቅ መልካም መልካም ሲገጥማቸው አለ አላሁ ስብሓነ ተዓላ ይሄ መልካም የገጠመን ሁሉ ከአላህ ዘንድ ነው። ኸይረኞችና መልካሞች ስለሆን ይላሉ አለ። ወይም ትስቡም ሰይአ የከፋ ነገር ሲገጥማቸው ዱንያ ለመቼ ሰው ወጥ የሆነ ህይወት ሚኖር የለም። ደስታና ችግር፣ ምቾት፣ ድሎት የተደበላለቀ ሀያት ነውና ወይም ትስቡም ሰያ የከፋና አደጋ የሆነ ነገር ሲገጥማቸው የቁሉ ሀዚህ ምን ዒንድክ እኛ በአባት በአያቶቻችን የመጣውን ዲን ትተንና ለቀን ሙሐመድን የሙሐመድ ሳባዎችን በመከተላችን ሰበብ የመጣብን አደጋ ነው ይላሉ አለ። ቁል ኩሉም ምን ዒንድላህ ያ ሙሐመድ ለእንደዚህ አይነት አስመሳይና አጭበርባሪዎች ንገራቸው፣ አስተምራቸው። ሁሉም ነገር ከአላሁ ስብሓነ ወተዓላ ነው የሚመጣና የሚገኘው ብለህ በላቸው ይላል። ፈማ ሊሃኡላኢ ልቀውም ላ የፍቀሁነ ሐዲሳ እንደዚህ አይነት ቃላት የሚሰነዝሩ እንደዚህ አይነት አመለካከት ውስጣቸው ላይ የሚኖር ሙናፊቆች አላሁ ስብሓነሁ ወተዓላ ሁሉንም በራሱ ቀደር እንደሚሰራ ማንኛውም ፕሮግራም በአላህ ቀደርና ክንዋኔ የሚነደፍ መሆኑን የማይረዱ ናቸው ይላል አላሁ ስብሓነሁ ወተዓላ። ማ አሳበክ ሚን ሐሰነትን ፈሚን አላህ የሰው ልጅ ቅድም እንዳልነው የተወሰነ ጊዜ ደስታ ይገጥመዋል፣ ምቾት ይገጥመዋል፣ ትርፍና ትርፋማ ይሆናል። እንደገና የተሻለና ጥሩ ለውጥ አገኛለሁ፣ በዚሁ መልኩ ደግሞ ሰፋ አድርጌ ቢሰራ ከዚህ ጋር ሲሰላ ሲደመር ምን ያህል እወረወራለሁ፣ ምን ያህል አድጋለሁ፣ ምን ያህል ትርፋማ ሆናለሁ ብሎ ደግሞ እንደገና ሲሰራ ባላሰበ በኩል አደጋ ይገጥመዋል፣ ኪሳራ ይገጥመዋል። በአፊያ የኖረም ሰው ሁሌ በአፊያ ኖሮ ደንዳና እንደሆነ በጥሩ አቅም በፈርጣማነት ኖራሉ ይላል። አያቅም። ቀጣዩ ቀን ምን ይዞ እንደሚመጣ አቅም ያላሰበ አይነት ነገር ዱብዳ ከች ይላል። ስለዚህ ማወቅ ግን ያለበት ሰው በኢማን ከተሞላ ውስጡ በተቅዋ የተጸነሰ ከሆነ ማ አሳበከ ሚን ሐሰነቲን ፈሚን አላህ ማንኛውም አይነት መልካም ነገር ሲገጥምህ ማወቅ ያለብህ ነገር ከአላህ ዘንድ መሆኑን ማወቅ አለብህ አለ አላሁ ስብሐነሁ ወተዓላ። ወማ አሳበከ ሚን ሰይአትን ፈሚን ነፍስክ የሚመጡ አደጋዎች ዱንያ ላይ ይፈራረቃል። የሰው ልጅ ማወቅ ከሚገባው ነገር አንዱና ትልቁ ከራስህና ከራስህ ነው አለ። ማ አሳበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም ወያዕፉ አን ከሲር ይላል አላሁ ስብሐነሁ ወተዓላ። የሰው ልጅ እንቅፋት እንቅፋት እንቅፋት ይገጥመዋል። ከአንድ እንቅፋት ሲወጣ አንድ እንቅፋት ሊመታው ይችላል። ተበሳጭቶ ራሱን እስከሚጠላ ይደርሳል። ቁም ነገሩ እዛ ላይ አይደለም ያለው። ቆም ብሎ ማየት አለበት። ምን አርግ ያለው ምን ነበር እኔ የሰራሁት? ከነ ከዚህ አደጋ በፊት ይሄ አደጋ አለ እኔ እኔ ላይ ከመድረሱ በፊት ቄስ ሰቆቃ ከመምጣቱ በፊት ራሱን ቆም ብሎ ማየት ያለበት ምን አድርጌ ያለው አላህን የሚያስቆጣ ነገር ምን ወንጀል ሰርቻ ያለው ኩልኩም ኸጣኡን ወኸይሩል ኸጣኢነ ተዋቡን አሉ ነቢዩ አለይሂ ሰላቱ ሰላም። ጥፋት የማይሰራ ስህተት የማይሰራ ማንም የለም። ሁሉም ነው የሚሳሳተው፣ ሁሉም ያጠፋል። ወንጀል ሳይመስለው ይሰራል፣ ወንጀል ይሆናል፣ አላህን ያስቆጣል። ለዚህ ነው ማንኛውም አይነት ምት ማንኛውም አይነት አደጋ ሲመጣባችሁ አለ አላሁ ስብሓነ ወተዓላ ፈቢማ ከሰበት አይዲኩም አለ እጃችሁ ከስቦ እጃችሁ ሰርቶ ያመጣው ነው ራሳችሁ ዘርታችሁ ያመጣችሁት ነው አለ ወያፉ አን ከሲር አለ ለዛውም አብላጫውን እየተወ ነው አብላጫውን እየተውንላችሁ ነው አለ አላህ ሱብሓነሁ ወተዓላ። ምናልባት አምስት percent ቷ ወይ በአምስት percent ቷ ወይ በሶስት በአራት percent ቷ ብቻ አላህ አደጋውን ቢያመጣ እንጂ በእያንዳንዱ ወንጀላችንና ጥፋታችንማ ቢሆን እኛ አይደለንም ምስጦች ርስቅ አገኙ። ምድር ላይ ያሉ እነዚህ የሚንቀሳቀሱ ማናያቸው ፍጡሮች እነሱ ራሳቸው ርስቅ አገኙ በእኛ ጥፋት የተነሳ። ስለዚህ የሰው ልጅ ቆም ብሎ ማየት ያለበት ይሄ ነው። መጣብኝ ብሎ መማረር መበሳጨት ብቻ ሳይሆን ወአርሰልናከ ሊናስ ረሱላ ወከፋ ቢላሂ ሸሂዳ ይላል አላሁ ስብሐነ ወተዓላ። እንግዲህ ይህንንና ይህን የመሳሰሉትን ሀቆች እንድታስተምር እንድታስተላልፍ ለዚህ ኡመት ረሱል አድርገን ስንልክህ እኛ ነን ምስክሮች ይላል አላሁ ስብሐነ ወተዓላ። ለምስክርነቱ በቂና በቂ ይሁን እኛ ነን ይላል አላሁ ስብሐነ ወተዓላ።